نعش أبدا قرونا نعش أبدا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا محمد الصادق الوفي الأمين وعلى آله وأصحابه الغر الميامين وعلى التابعين لهم بإحسان إلى يوم الدين أما بعد أحبتي في الله ወንድሞቼ እህቶቼ በያላችሁበት ሁናችሁ የአፍሪካ ቲቪን የምትከታተሉ ሁሉ ነሳኢሕ ጋሊያ للأخوات ውድ ምክሮች ምርጥ ምክሮች ለሴቶች በሚል ርዕስ የተዘጋጀውን ትምህርት ዛሬም እንቀጥላለን ኢንሻአላህ የተወሰኑ ርዕሶችን አንስቼ ኢስላም ያለውን አልፈን አልፈን እንወያይበታለን እንግዲህ ሴት ልጅ በኢስላም ውስጥ ከሚነሱ ነጥቦች መካከል ሴት ልጅ የመስራቷን ጉዳይ ነው የምናወራው ሴት ልጅ ስራ መስራት ስንል እንጀራ መጋገሩ፣ ወጥ መስራት፣ ቤት ውስጥ የቤትን ጽዳት መስራት፣ የቤትን ስራዎች መስራቷን አይደለም። ሴት ልጅ አትሰራም፣ ትሰራለች ብዙ ጊዜ የሚወራከበው ሰው የውጭ ስራ ነው። የሱ የውጭ ስራ የውጭ ስራ ማለት እርሻ፣ አዎ እርሻ፣ ማረስ፣ መጎልጎል፣ ማጨድ፣ መከመር መውቃት እና መሰሎቹ ሴት ልጅህን ትሰራለች? አዎ ልትሰራ ትችላለች። እንዴ ወደ ከተማ ያለው ስራስ ሴት ልጅ ሱቅ መቆም ትችላለች? አዎ ሱቅ መቆም ትችላለች። ጉልት ተቀምጣ ልትቸረችር ትችላለች። ምን ችግር አለው? የሚከለክል ምን አለ? አትስሩ የሚል ነገር አለ? ሴት ልጅ ቢሮ ልትሰራ ትችላለች? አዎ ቢሮ ቁጭ ብላ ልትሰራ ትችላለች። ስለዚህ ዛሬ የምናየው ሐቁል ዐመሊ ሊልመርአቲ ለሴት ልጅ ስራ የመስራት መብቷ ምን ያህል ነው በኢስላም ነው። أباح الإسلام للمرأة أن تعمل وذلك وفق وفق الشروط الضوابط أو وفق الشروط والضوابط التالية الله بقرآن نبي صلى الله عليه وسلم بحديثات شو ሴት ልጅ ስራ እንዳትሰራ ህግ አልደነገጉም። ጠቅለል ባለ ህጉ ሲታይ አላህ ለሴት ልጅ የሰጠውን ክብርና ቦታ ሴት ልጅና ወንድ ልጅ በየት በየት መዋል እንዳለባቸው የታየውን ፍረጃ ስናየው የሚከተሉትን ፎርሙላ አሟልታ ሴት ልጅ ስራ ብትሰራ የሚከለክላት ነገር የለም የሚለው እውነታ ላይ ይደረሳል ይሉናል ዑለማዎች። አንደኛ ስራው የምትሰራው ስራ ከእሷ ጋራ ከእሷ ተፈጥሯዊ ከአካሏ ጋራ ከአስተሳሰቧ ጋራ ከአቅሟ ጋራ ከጤናዋ ጋራ ከምቾቷ ጋራ ከሰውነቷ ጋራ የተስማማ ስራ መሆን መቻል አለበት። ለምሳሌ ማስተማር ማስተማር ጉልበት የማይጠይቅ ነገር ላይ የጭንቅላት ብቻ የእጅ ጽሁፍ፣ የአፍ መናገር፣ የአይን ማሳየት ይሄ የሆነው የማስተማር ስራ ለሴት ልጅ በጣም ትልቅ ሙያ ነው። ስለዚህ ሴት ልጅ በመማር ማስተማር ላይ ትልቅ ሚና ይኖራታል። የሚገርማችሁ ሴት ልጅ በማስተማር ላይ ከወንዶቹ ትሻላለች። እኔ ማስተማር ላይ ነበርኩኝ ትምህርት ቤት ውስጥ ልጆችን ህፃናት ከኛ ከወንዶቹ ሴቶቹ ነበሩ ለልጆቹ ታታሪዎቹ የበለጠ ሴት ልጅ ከተማሪዎቿ ጋራ ጭራሽ ከመማር ማስተማር ያለፈ ሌላ ምንም ነገር አታስብም። ወንድ ልጅ ግን እዚያው ካሉት ከተማሪዎቹ ጋራ ከሴቶቹ ጋራ ሲቀላለድ ሲጫወት አንዳንድ ጊዜም ከዚያ ያለፈም ሲሆን ልታይ ትችላለህ። ሴት ልጅ በመማር ማስተማር ላይ በጣም ተዘጋጅታ ነው የምትመጣው። ምክንያቱም እዚያ ከተማሪው መካከል የሆነ ነገር ጥያቄ ተነስቶ ማፈር አትፈልግም። ኃላፊነትም ይሰማታል። ሴት ልጅ አለቃዋን ታከብራለች። ስለዚህ ፔሬድ የማክበሯ ነገር ትልቅ ነገር ነው። ሴት ልጅ ለመሰል ሴቶች እህቶቿ ለሰው ብቻ ታዝናለች። አዛኝም ስለሆነች ለተማሪ ትምህርት ቤት ውስጥ ብዙዎቹ በተለይ እንደኛ ሀገር ባለው ትምህርት ቤት ውስጥ ብዙዎቹ እንደ ልቡ የማይበላ እንደ ልቡ ጥሩ ነገር ያለበሰ ምናምን ይሆናል። ስለዚህ ለነዚህ እንደ ሁኔታቸው ከቤት ከፍቷቸው የመጡትን ልጆች አባብ ላይ የማስተማር በመማር ማስተማር ላይ ሴት ልጅ በጣም የተዋጣላት ስራ ማለት ይቻላል። ማስተማር ትችላለች። ወንዶች እንጂ ሊሰሩት የማይችል ስራ አለ። ለምሳሌ ይሄ ጋራ መናድ፣ መቆፈር፣ በፈንጂ የሆኑ ነገሮችን ገደል እየናዱ መንገዶችን መስራት። አሁን እዚያ ላይ ሴት ልጅ ትስራ ቢባል አይከብድም? የእሷን ስራ የሚመስል ስራ የምንለው ነው። አረ ብዙ ጊዜ ውትድርናስ ቢሆን ውትድርና ላይ በሆነ አካባቢ የሆነ ሽፍታ ረበሸ የተባለ ያ ሽፍታ እንግዲህ በዱላ ሊያዝ ሁሉ ይችላል፣ ሊታኮስ ይችላል፣ ጫካ ሆኖ ሊመሽግ ይችላል። እዚያ ሁሉ በግር ሁሉ ሂዶ መጋፈጥ አለ። እዚያ ላይ ሴት ልጅ ሂጂ ማለት አይከብድም? ወንዶች ብቻ እንጂ የማይሆኑበት ስራ ላይ መቼም ሴት አንልክም። ግን ወንዱም ሊሰራው ሴቱም ሊሰራው የሚችል ስራ ሆኖ ሴቶች በይበልጥ ሊያሳምሩት የሚችል ስራ አለ። ልክ ይሄ ያልኳችሁ ማለት ነው። የመማር ማስተማር ላይ የህክምና ስራ የህክምና ስራ እንደው ወደ ውስጥ ዕቃ ያልሆነ በሽታ የወንዶቹንም ቢሆን ሴቶች ቢያክሙት የበለጠ ነው የሚሆነው። ምናልባት ምናልባት መነካካት፣ መጋለጥ፣ አውራውን የማየት ነገር ላይ ከሆነ ለወንዶቹ ቢሆን፣ ከዚያ ባለፈ ግን ለህክምና ስራ ላይም ቢሆን ሴቶች የበለጠ ውጤታማ ይሆናሉ። በመማር ማስተማር ላይ እዚያ በኋላ ከዚያ ደግሞ ሴት ልጅ ከስራዋላ ጋራ የማይጣጣመው ከባዕድ ወንዶች ጋር የምትገናኝበትና በተለይም በብቸኝነት ከብዙ ከባዕድ ወንዶች ጋር የምታሳልፍበት አጋጣሚ ከተገኘ ስራው ሳይሆን ሁኔታው በእሷ ላይ ከፍተኛ ጉዳት ያመጣል። አንዳንዱ ምን አለ ብትሰራ ይላል። ለዚህ ሴት ልጅ በዚያ ስራ ምክንያት ከምታገኘው ደመወዝ ይልቅ የሚጠፋው ስሟ፣ የሚጎድፈው ታሪኳ፣ የሚወራባት አሉባልታው የበለጠ ይጎዳታል። ከወንድ ጋራ ብቻዋን የምትሆንበት ባታደርገው እንኳን አደረገችው ነው የምትባለው። ባትሆን እንኳን እንዲሁናለች ነው የምትባለው። ስለዚህ በተቻለ ያህል ለእሷ ሞራልና ለእሷ ክብር የእሷን ስም ከማጉደፍ ሊጠብቅ የሚችል ነገር ላይ መሆን አለበት ስራው። ሌላው የሴት ልጅ ስራ ከዋናው አላህ ሲፈጥራት ለፈጠረበት ስራዋ ጋራ የማይገጭ የማይጋጭ የማይቃረን መሆን መቻል አለበት። ምንድነው እናትነት ለእሷ ነው የተሰጠው። ውሃ የነበረን ፈሳሽ የነበረን ኸልቅ ሰው ሁኖ እስከሚወጣ ድረስ ልዩ መጋዘን ያደረገው አላህ እሷን ነው። በየትኛውም ሳጥን ውስጥ በየትኛውም ፋብሪካ ውስጥ ተፈልፍሎ ሊወጣ የማይችለውን እንድትፈለፍል ያደረጋት እንድታመርት ያደረጋት እሷ ነች። ይሄ ትልቅ ሙያዋ ነው የተለየችበት። ንጉሱም ወታደሩም ሀብታሙም ሊያረገው የማይችል ወንድ ይሄ እዚህ ቦታ ላይ ሊተካው የማይችል ስራ ነው። የቢሮ ስራ ወንድ ይተካል። የማስተማርን ስራ ወንድ ይተካል። የሕክምናን ስራዋን ወንድ ይተካል። እሷ የምትበልጥበት አለ ብንልም ግን የመውለድ ቦታ ላይ ወንድ አይሆንም። ወንድ ለራሱ ደስታ ሲል አምስት ደቂቃ አስር ደቂቃ እሷ ጋር ይቆያል። ከዚያ እሷ ይሄንን ኃላፊነት ትረከብና ዘጠኝ ወር ታረግዛለች። ሁለት ዓመት ታጠባለች። ጠብቶ ካቆመ በኋላም አንዳንዶቹ ልጆች እስከ አስር ዓመት እስከ አስራ ምናምን ዓመት ከዚያው ከእሷ ጉያ ሳይጠፉ የሚያስቸግሯት ፍጡር ናት እናት ማለት ናት። ስለዚህ እናትነቷን የሚያስቀር ስራ አይሆንም። የእናትነቷ ስራ ጋር የማይገጭ ስራ የማይጋጭ ስራ ምን አለ ታዲያ? መማር ማስተማር ከእናትነት ጋር ይጋጫል አሉ። ለምን ስላቸው ጧት ነው መገኘት አለባት። እዳ ትምህርት ቤት መጀመሪያ ማሰለፍ አለባት። ህፃኖች ልጆቿ ግን ቤት ተኝተዋል። ምንድን ነው የምታደርጋቸው? ቁርስ ይፈልጋሉ፣ ፊታቸውን የሚያጥባቸው ይፈልጋሉ፣ አንስቶ ሽንታቸውን የሚያሸናቸው ይፈልጋሉ። በጊዜ መምጣት አለባት። ቀን ይርባቸዋል። እንዴት ነው ይሄ የእናትነቷን ነገር የማይጋጭ ብላችሁ ለምንድነው የምታስቀምጡት ይሉናል። ቢሆንም ግን እነዚህ መሰረታዊ ነገሮች ላይ አንዳንዱማ እኮ መውለድ ማርገዝ የለብሽም ይሏታል። እኔ ለዚህ ነው የውጭ ሀገር ስራ ለሴቶች ሴቶች መውለድ የሚያስከለክላቸው ማግባትና መውለድ የሚከለክላቸው እስከሆነ ድረስ አይሆንም የምለው ምክንያቱም ሴቶች ልጆች ትልቅ ኃላፊነታቸው ትልቁ ብቃታቸው ልጅ ወልደው ማፍራታቸው ስለሆነ አራተኛው የምትሰራው ስራ የምትወጣበት ከቤት ወጣ የምትሄድበት ስራ እሷን የሚያስፈልጋት መሆን አለበት ወይ እሷ የምትፈለግበት መሆን አለበት። እሷ በቃ ሙክተፊ ናት፣ የተብቃቃች ነች። ግን ዶክተር ስለሆነች፣ ነርስ ስለሆነች፣ አዋላጅ ስለሆነች ሆስፒታሉ ላይ ሴት አዋላጅ የለም፣ መሄድ አለባት እሷ። ወይ እሷ ትፈልገዋለች፣ የገቢ ምንጭ የላትም፣ የባሏ ገቢ የተወሰነ ነው፣ የቤተሰቧ ኑሮ በጣም ደካማ ነው። እሷ ሄዳ መስራት አለባት፣ መሄድ አለባት። እሷ ምንም ነገር ችግር የለባትም፣ ግን ሙያዋን ይፈልገዋል ሐኪም ቤቱ፣ ሙያዋን ይፈልገዋል ትምህርት ቤቱ፣ ሙያዋን ይፈልገዋል መስሪያ ቤቱ። ልተድ ይገባታል፣ ትችላለች። አምስተኛ ከቤት ስትወጣ እንግዲህ መውጣት አለባት ከተባለ ለስራ መሄድ አለባት ካልነ ሂጃቧን ጠብቃ ራሷን ደብቃ ሸፍና ተጋጊጣ ተዋውባ ተኳኩላ አይደለም በፍጹም ስትሄድ መንገድ ላይም ሆነ እዚያ የምትሰራበት ቦታም ሆነ ማንንም ሰው አዛ ማድረግ የለባትም። ሴት ልጅ አዛ የምታደርገው ወንድን ነው በይበልጥ አይደለም። ማተረክቱ ፊትነተን አበረ አለ ሪጃል ሚን ኒሳ እኔ ከተውኳቸው ለወንድ ልጅ አስቸጋሪ ነገሮች መካከል እንደ ሴት አልተውኩም ብለዋል። ሴት ልጅ ነች ለወንድ ትልቅ ፈታኙ። ማንም ወንድም ወንዶችም ታውቃላችሁ፣ ሴቶችም ታውቃላችሁ ምን አይነት ፈተና እንደሆነ። <clears throat> እሷ አትፈተንም እንዴ ይላሉ። እሷማ ማን ተፈተኛላት? ቤቷ አትቀመጥም። ወቀረ ፊ ቡዩቲኩና አይደል ያለው። ደግሞ ሴት ልጅ እንዲህ በቀላሉ መች ትፈተናለች? በጣም በቀላሉ የሚፈተነው ወንድ ነው። ምክንያቱም ወንዱ የሚወጣው እኮ ዝም ብሎ በተኛበት ልብስ ፊቱን ታጠብ ታጠብ አድርጎ ጫማውን አድርጎ ነው የሚወጣው። እሷ ግን ልትወጣ ስትል ተበጃጅታ ተሞሻሽራ በጣም ተጋጊጣ ነው የምትወጣው። ታዲያ ተጋጊጣ የወጣች ሴት ወንድ አትረብሽም፣ ወንድ አትረብሽም ማለት ወንድ አታደርግም ማለት ራስን ማታለል ነው። ስለዚህ የምትወጣ ከሆነ ትውጣ፣ ይፈቀድላታል። ግን ወንዶችን በምትረብሽበት መሄድ አይደለባትም። ለራሴ ነው የለበስኩት፣ ለራሴ ነው ያጌጥኩት፣ ለራሴ ነው ምን ያደረኩት? እንዴ ለራስሽ ነው ያደረግሽው። ግን ምን ፈልገሽ? ለራሴ ቢሆንማ ስትተኝ ታደርገው ነበርኩ። አንቺ ምን እንዲያደርግልሽ ነው ተጋጊጠሽ የምትወጪው? ሴት ልጅ የምትወጣ ወደ ውጭ ምን ልታ ምን ልታረግ ነው ተጋጊጣ? እርግጠኛ ነኝ ለሚያዩት ወንዶች ለሚያያት ሰዎች ብላ ነው የምትወጣው። ይህን የምታደርገው የምትለብሰው፣ የምታጌጠው አንዳንዱ አንዳንዷ መልእክት አላት ለመታጨት፣ ለመጠየቅ። አዎ፣ ግን የሚጠይቀው አንድ ነው፣ የሚያጨው አንድ ነው። የሚረበሸው ግን ማአት ነው። የሚማልለው ግን ብዙ ነው። የሚሳሳተው ግን ብዙ ነው። ያሰበውን የሚረሳው ግን በእሷ የተነሳ ማአት ነው ያለው። ስለዚህ ጎበዝ ከሆነች ታዲያ መቼም ሒጃብ አድርጋ ተጊያጊጣ ብትወጣ ምንም አይደለም፣ ምክንያቱም ይታይ አይደለማ። ግን አንዳንዶቹ ሴቶች ሲነግሩ ምን ተጋጊጠው ተጋጊጠን ስንሸፈን ሲያውን አንዳንድ ሴቶች ይላሉ አሉ። ለምንድን ነው ታዲያ ያጌጥሽው? ለልብሱ ነው እንዴ የተቀባሽው ይሉኛል። ለምኑ ነው ማለት ነው ታዲያ የተቀባቸው? ለመላይካው ለወንዶች ለሚያዋት ሴት ልጅማ የተቀባች ሴት ልጅ ብታይ ምን ትላታለች? በጣም ቆንጆ ነሽ ብላ ነው የምታልፋት። ወንድ ግን መንገዱን ይስታል። ወንድ ግን ከመኪና ጋር ይጋጫል። ግርግዳ ይመተዋል፣ እንቅፋት ይመተዋል። ብቻዋን ካገኛት ሊጠልፋት ሁሉና ሊያስገድዳት ሁሉ ይችላል። የሆነ ነገር ሊያመቻችባት ብቻ ሁሉ ይችላል። ስለዚህ ተጋጊጦ አይወጣም። ነቢዩ ዓለይሂ ሰላቱ ወሰላም ፈልተኽሩጅ ተፊላት አሉ እኮ ራሷን ጣል አድርጋ ነው መውጣት ያለባት። አንዳንዶቹ እንዲህ ስንወጣማ ራሳችን ልንጥል አይገባንም እንዴ? ምን እንደው ታዲያ እኔ ይሄ አስገድዶ የመድፈር ነገር መጣ ምናምን ሲባል ጠለፋ ምናምን በዛ እንዲህ አስገድዶ እንዲያረጉ ምናምን ሲባል እንዴት ሆና ነው ሴትዮዋ ነው የምለው። እንደው በጣም የሚወዳት ሴት ብትሆን እንደው የሚያውቃት ሴት ብትሆን ራሷን ጥላ ከሄደች ውጭ ላይ የዚህ የመጥለፍና የማስገደድ ወንጀል ድረስ አይደርስም። ግን እንደዚህ ሽክ ብላ ወጥታ ብቻዋን አግኝቷት በመኪና መጥለፍ የሚችልበት አጋጣሚ ኑሮ ወይ አስገድዶ የሆነ ቦታ ላይ ቤቱ ውስጥም ሆነ ሌላ ሰው ጋር ወስዶ መጥለፍ እየቻለ አስቦ ይህንን እኔ ወይ አላህን ፈራለሁ ወይም ደግሞ የመንግስትን ህግ ፈራለሁ ብሎ የሚያልፍ ሰው በጣም ጥቂቶች ናቸው። ስለዚህ አስገድዶ መድፈር ወንጀል ነው። ሴቶቹን ያለ ፍላጎት ለትዳር ራሱ ማስገደድ ክልክል ነው። ግን ለዚህ ስህተት የሚሆኑ ጉዳዮችን ደግሞ ሴቶቹ መስራታቸው ክልክል ነው። ችግሮችን ከምንጫቸው ነው እንጂ መፍታት እጫፍ ላይ ብትቆርጠው አሁንም ያቀጠቅጣል። ሴት ልጅ ስራ ልትሰራ ትችላለች? አዎ ትሰራ ትችላለች። ስትችል ግን ሸርጡ ይሄ ነው። እሷ ስራዋን እየሰራች የሆነ ቢሮ ጸሐፊ ሁና ሽቶ ተቀብታ የሰማይ ጠቀስ ጫማ አርጋ እንትን ጉልበቷ ድረስ ራቁቷን ሁና ጸጉሯን ራቁቷን ሆና እንደዚህ ሁና ከሆነ በቃ ቢሮ ውስጥ ያለ ሰው እሷን ነው የሚያዳምጠው፣ እሷን ነው የሚያስበው፣ ስለ እሷ ነው የሚያወራው፣ ስለ እሷ ነው የሚጨነቀው እንጂ ስራ ላይ ሰራም። ለዚህ ነው መስሪያ ቤቶችም የተለያዩ ቦታዎችም ውጤታማ የማይሆኑት ከዚህ የተነሳ ነው። ወንድ በወንድነቱ የተጣለበትን ኃላፊነት እንዲሰራ እንቅፋት የሚሆኑ ነገሮች ከአጠገቡ መወገድ አለባቸው። ከቤቷ ስትወጣ ሙሕተጅብ ሁና መውጣት አለባት። ወታ ደግሞ የራሷ ውበቶቿን ማሳየት የለባትም እዚያ ይፋውን ወጣ ምክንያቱም እነዚህ እነዚህ ጌጦቿ የቤት የአልጋ ክብሮቿ ናቸው፣ የባሏ ንብረቶች ናቸው፣ የባሏ ሀብቶች ናቸው። ስትወጣ ሌላው አደራም ብለው ስትወጣ የእሱ ኃላፊዎች ሊያውቁና ሊስማሙ ግድ ይላል። ሴት ልጅ ባታጌጥም ባትዋብም ውጭ ስትወጣ ለተለያዩ ችግሮች ልትጋለጥ ትችላለች። ከወንዱ በበለጠ እሷ ነች የምትጋለጠው። ስለዚህ አባቷ የት እንደሄደች ካላወቀ ባሏ መቼ እንደወጣች ካላወቀ አደጋ ነው። ምክንያቱም እነዚህ ሰዎች ያለኛ ፍቃድ ሄደሽ የምታመጪውን መዘዝ ራስሽ ተወጪው ካሏት ብቻዋን ነው የምትሆነው። አባትም የኔ ትእዛዝ ስለነቀፍሽ እንደፈለግሽ ሁኚ፣ ከዚህ በኋላ አይመለከተኝም ሊል ይችላል። ባልማ ሊፈታም ይችላል። ትዳር ሊያፈርስ ሁሉ ይችላል። ከባል ጋራ ተስማምቶ ከአባት ጋር ተግባብቶ ወንድምም ከሆነ ወልየ ለአምር ልጅም ከሆነ ወልየ ለአምር ከነሱ ጋር ተግባብቶ ማድረጉ ጥሩ ነው እንጂ መስራት አትችልም የሚል ነገር ፈጽሞ አይታሰብም። አስራ አንደኛው አስረኛው ስራ መስራት ነው። አስራ አንደኛው ምስክር መሆን ትችላለች። አዎ ማስረጃ መሆን ትችላለች። አዎ በቁርአን ተነግሮ የለም በቁርአን ተነግሯል። ሴት ልጅ ሙሉ ምስክር የምትሆንበት አላት። ሴት ልጅ ሁለት ሆነው እንደ አንድ ወንድ የሚያገለግሉበት ቦታ አለ። ሴት ልጅ እንጂ ወንድ ልጅ የማይሰማበት የምስክር አይነት አለ። ሌላው ሴት ልጅ ፈጽሞ እዚያ ውስጥ ላይ ምስክር አትሆንም የሚባልበት አካል አለ። ለምሳሌ ገንዘብ ነክ ላይ ገንዘብ ነክ ላይ ሴት ልጅና ወንድ ምስክር ይሆናሉ። በተለያዩ ውሎች ልትረሳ ስለምትችል በተለይ ውጭ ላይ በሚሆኑ ነገሮች ላይ ሱቅ ላይ፣ ገበያ ላይ ምናምን ላይ በሚሆን ጉዳይ ላይ አንድ ወንድ ከሁለት ሴቶች ጋር ሊሆን ይችላል ይላል። ሴቶች መመስከር የሌለበት የወንጀል አይነት ሑዱዶች ይሏቸዋል። ሑዱድ ማለት እነዚህ ግድያ የሚያስወስኑ ገሌ ሰው ገሌን ሲገላ አይቼዋለሁ፣ ይገደላል ያ ሰው። ይህን ሰውዬ መስክሮ ያስገደለ ሰው ከሱ ያስገደለ ሰው የተለያዩ ውጥረቶች ሊኖሩበት ይችላል። ሴት እንዲህ ያለው ውጥረት ውስጥ እንድትገባ አይፈቀድላትም። ከዚህ በባሰ ሲገለው አይቻለሁ ለማለት ሴቶች ልጆች ሰው ሲገል ቢያዩ ሁይ ብለው ደንግጠው እንዴት እንዳረገው እጁን እንደዚህ ሲቃጣ እንኳን ካየው ከዚያ ይሙት አይሙት ምኑ ላይ እንደመታው እንኳን ለማየት አይችሉ ድንግጥ ነው የሚሉት። ከዚህ አኳያ እንዲህ ያሉ በጣም ጭክነት ያለበትና በጣም ጣራ የደረሰ ወንጀል ላይ እነሱ ባይመሰክሩ ይላል እስላም። የገንዘብ መበዳደር፣ የገበያ መሻሻጥ፣ የቤት ውል እነዚህ እዚያ ላይ ሴት ልጅም ትመሰክራለች፣ ወንድም ይመሰክራል። ባይሆን እንደ አንድ ወንድ አንድ ሴት ከምትሆን ሁለት ሴቶች ለምን ሊረሱ ይችላሉ። ዝርዝሮችን ጉዳያቸው አይደለም ጊዜ በዚህ ጉዳይ ላይ ስለማይውሉ ወንድ ግን ወንድ ውጭ ያሉ ነገሮችን ጊዜ በጣም ያተኩራል። ቤት ውስጥ ያለውን ነገር ሴቶቹ ናቸው የሚያውቁት እዚያ ቤት ውስጥ ያለው የሚወራን ነገር ስለዚህ ለእንዲህ ያለው ነገር ላይ ልትረሳ ስለምትችል ሌላ ሴት አብሯት ትኑር ነው የሚለው ራሷን በተመለከተስ ጉዳይ ላይ ለምሳሌ ሀይድ አለኝ አርግዣለሁ ልጃገረድ ነኝ እንደዚህ የማለት ነገር እሷ ብቻ ነች የምትመሰክረው። ወንድ ሊመሰክርላት አይችልም። ወንድ በዚህ ጉዳይ ላይ ፈጽሞ ሊገባ አይቻልም። እገሊትን አጥብቻታለሁ፣ እገሌንና እገሊትን አብሬ አጥብቻቸዋለሁ። ስለዚህ ባልና ሚስት ሊሆኑ አይችሉም፣ ወንድምና እህቶች ናቸው ካሉን እነሱን ነው የምንቀበለው፣ ሴቶቹን ነው የምንቀበለው። ወንዶቹ በዚሁ ጉዳይ ላይ ፈጽሞ ምስክር ሊሆኑ አይችሉም። እኩል የሚሆኑበት ጊዜ አለ። ደግሞ ወንድና ሴት እኩል በቃ ወንድም ሴትም ለምሳሌ ሙላዓና የሚባለው ላይ ሰውየው መጥቶ ሚስቱን ሌላ ወንድ ይዛለች ብሎ በመሐላ ሊያስረዳ መጣ። እሱ አራት ጊዜ ወላሂ አይቻታለሁ ወይም ወላሂ እናርጋለች በአምስተኛው ይህንን አላደረገች ከሆነ ውሻም ከሆንኩኝ የአላህ ላዕና ይውረድብኝ ብሎ ይምላል። እሷም ልክ እንዲሁ እሷም ይህንን ከላዋ ላይ ለመከላከል እንዲሁ ምላ ነፃ ልትሆን ትችላለች። ኩሎ የሆነው እዚህም የእሱን ምስክር ሰምተነዋል። የእሷን ምስክር ሌላ ምስክር ካላመጣሽ ብቻሽን አትችይም አላልናትም። በዚህና በመሰል አይነቶቹ አላህ ስብሓነሁ ወተዓላ የወንድና የሴትን የምስክርነት ልዩነት ከመለየቱ በስተቀር ምስክር ለመሆን ትችላለች። أسأل الله ربي بأسمائه الحسنى وصفاته العلى أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته <laughs> only